الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته صلاة الضحى بتملكتنا المنكرة وعن عائشة رضي الله تعالى عنها كان رسول الله صلى الله عليه وسلم عائشة رضي الله تعالى عنها قالت تلنالك كان رسول الله صلى الله عليه وسلم يا الله ملاكتنيا نبرو تلالك يصلي الضحى ضحوى صلاة يسجدو نبر أربعا أرات ركعة يسجدو نبر إنام ويزيد ما شاء الله الله يشاءون يأكل يتأمروا نبر تلالك بقطر يتجدب على الله مالتنا بالجهة قلالك أرات يسجد الله يتشالهم ከዛ በላይ ደግሞ ወየዚዱ ይጨምራሉ ማሻ አላህ አላህ የፈቀደውን ያክል ይጨምራሉ ትላለች። ረዋሁ ሙስሊም ሙስሊም ዘግቦታል። ከራሷ አኢሻ ቀውል ላይ የተለያየ የተናገረችው አለ። እስኪ ቀጣዩ ወለሁ እዚሁ ሙስሊም ላይ አንሃ ከራሷ ከአኢሻ ረዲየላሁ ተዓላ አንሃ አንሃ ሱኢለት ተጠየቀች አኢሻ አንሃ አኢሻ ሱኢለት ተጠየቀች ስለምን ሀልካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩን ይሰልድ ዱሃ ዱሃን ይሰግዱ ነበርን ተብላ ተጠየቀች። ባለት አለች ላ አልነበረም አለች። ኢላ አየጂአ ሲመጡ ብቻ ሚመገይሪህ ከሩቅ ሰፈር ሲመጡ ብቻ ይሰግዱ ነበር ከመንገድ ሲገቡ ማለት ነው። የዚህን ጊዜ ብቻ ይሰግዱ ነበር። ለዓለሁ አነሃ ቀየደ አልሐዲስ አልሙተቀድም ቢሀዘ አልሐዲስ ከኋላ የነበረው ይሰልል ዱሃ ይሰግዱ ነበር፣ አራት ይሰግዱ ነበር፣ ከዛም በላይ አላህ የሰውን ያክል ይጨምራሉ አለች። ሀዛ ኢስባት ይህን እንቀበላለን። ሁለተኛው ላይ ላ አይሰግዱም ነበር ኢላ አየጂአ ሲመጡ ብቻ ሚን ከሰፈር ሲገቡ ብቻ ነበር የሚሰግዱት አለች። ይሄ ለአላህ ተቂል ነው። ተቂል ማለት ሁኔታዎችን መገደም ማለት ነው። ሁልጊዜ ሳይሆን የሚሰግዱት ከመንገድ ሲገቡ ይሰግዱ ነበረ ማለቷ ነው። ቀየደችው ማለት ነው። ገደበችው ሶላተ ዱሃን በዚህ ገደበችው። በቀጣዩ ደግሞ ወለሁ አሁንም ለሙስሊም እዚሁ ሸይኹል ሙስሊም ኪታብ ላይ አንሃ ከራሷ ከአኢሻ ማረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን አይቼ አላውቅም ይሰል ሲሰግዱ ሱብሐተ ዱሐ የዱሐን ሱና ሲሰግዱ አይቻቸው አላውቅም ቀጥቶ በጭራሽ አለች። ወእኒ እኔ ግን ለኡሰቢሑሃ አይ ለኡሰሊሃ እኔ ግን እሰግዳታለሁ አለች አይሻ ረዲየላሁ ተዓላ አንሃ። ይሄ ሐዲሱ ትንሽ ከራሷ ቀውል የተምታታ ነገር ይመስላል። ግን ዑለማዎች ምንድን ነው የሚሉት አልተምታታም። የመጀመሪያው አራት ረካ ይሰግዳሉ፣ አላህ ይሻውን ያክል ይጨምራሉ አለ። ሁለተኛው ላይ ሶላተ ዱሃን ይሰግዱ ነበርን ተብላችሁ ስትጠየቅ እዛው ሙስሊም ላይ ነው ማለት ላ አአ አይሰግዱም ኢላ አይጂአ ሚን መገዲ ከሄዱበት ሲመለሱ ብቻ ይሰግዱ ነበር አለ። ያንኛው ሙጥለቅ የነበረውን ዝም ብለው ይሰግዱ ነበር አራት ረካ በማንኛውም ጊዜ ነው የሚያስመስለው። ሁለተኛው ሐዲስ ላይ ግን በምን አሳጠረችው? ከሰፈር ሲገቡ ቤታቸው ሲገቡ መስጊድ ገብተው ሰግደው ነበር ቤት የሚገቡ በዚህ ቀየደች። ሁለተኛው ላይ ይሰግዱ ነበር ሱና ሱብሃ ማለት ሶላተ ዱሃ ማለት ነው። ሱብሃተ ዱሃ ሱነተ ዱሃ የዱሃን ሶላት ይሰግዱ ነበርን ስትባል አአ አይሰግዱም ነበር። ወኢኒ ለኡሰቢሑሃ እኔ ግን እሰግዳለሁ አለች። አይሰግዱም ነበር በጭራሽ አይሰግዱም ነበር ማለቷ ነው። አሁንም በጭራሽ አይሰግዱም ማለት አይደለም። ለምን በዛኛው ገድባ በገደበችው እንገድበዋለን። ይህንን ከሰፈር ሲገቡ ይሰግዳሉ። ከሰፈር ሲገቡ ይሰግዳሉ ለማለት ፈልጋሉ እንጂ ሙጥለቀን ይሰግዳሉ ተብላ እንደተጠየቀች አድርጋ ነው መልስ የሰጠች። በቃ በባህሪያቸው ሆኖ ነብዩ ዱሃን ይሰግዱ ነበር? አአ በባህሪያቸው ሆኖ ሳይሆን እሳቸው ከሰፈር ሲገቡ ይሰግዳሉ። እኔ ግን ሁልጊዜ እሰግዳታለሁ አለች አይሻ ረዲየላሁ ተዓላ ሐዲስን ስናገናኘው ማለት ነው። ወላኪን ሰዎች ምን ይላሉ? ዑለማዎች ቃዲ ዒያድ የሚባሉት አይሻ ረዲየላሁ ተዓላ አንሃ አልሰገዱም የሚለውን የተናገረችበት ሲሰግዱ አላየቻቸው። አንድ ይሄ ነው። ሰግደዋል ብላ የተናገረችበት ደግሞ ከሌሎች ሱሐብዮች የያዘችውን የተናገረች ይላሉ። ግን እከሌ ሱሐባ ነገረኝ አላለችም እንጂ ሰግደዋል ያለ ያለውን ከሌሎች የያዘችውን ነው። አልሰገድም ነብዩ አልሰገዱም ያለችውን ደግሞ እኔ ሲሰግዱ አላየኋቸውም ማለቷ ነው። ይህንም ብለዋል። አንድ ጀምዕ ለማድረግ ማለት ነው። እና ትልቁ ጀምዕ ግን ነብዩ አለይሂ ሰላቱ ወሰላም ይሰግዱ ነበር ዱሃን። አዎ ባይሆን ከየት ሲመጡ ነው የሚሰግዱት? ከሰፈር ሲመጡ ይሰግዳሉ። ከመንገድ ሲገቡ ወደ ቤት ማለት ነው። እዛን ጊዜ ይሰግዳሉ ነብዩ አለይሂ ሰላቱ ወሰላም። ተባባል ትንሽ እንዴት ተቀላቀለ ነው እና ምን ይላሉ ዑለማዎች ሙዳወማ ሶላተ ዱሃ ሶላተ ዱሃ ነብዩ አለይሂ ሰላቱ ወሰላም ሰግደውታል ሰግደውታል የተለያየ ሶሃባ ነው የዘገበው አኢሻ በራሷ አይቻለሁ ሰግደዋል አለችኝ። አንድ መረጃ አገኘሁ። ሁለተኛ አቡ ሁረይራ ነብዩ አደራ ብለው ሶስት ምክር ሲመክሩኝ አንደኛ ይሄ ነው ብለዋል። ነብዩ አለይሂ ሰላቱ ወሰላም ለአቡ ሁረይራ ምን አሉት? አውሳኒ ኸሊሊ ቢሰላቲን በሶስት ነገር አደራ ብለውኛል ነብዩ አለይሂ ሰላቱ ወሰላም የኔ አለ። አንደኛ ሶስት ቀን ከየወሩ ጾም ብለውኛል። ሶስት ቀን ከየወሩ ጾም ብለውኛል። ሁለተኛ ረከዓተ የዱሃ የዱሃን ሁለት ረከዓ እንዳትተው ብለውኛል። ሶስተኛ ዊትር አን ኡቲረ ቀብለ አን አናም ከመተኛቴ በፊት ውትርን እንድሰግድ መክረውኛል አለ። ሶስት ነገር ነክረውታል። ነብዩ አለይሂ ሰላቱ ወሰላም ራሱ ሎሃን ባይሰግዱትም እንኳ እንኳን ሰግደውታል የሚል መረጃ ቢቀር ባይሰግዱትም እንኳ የነብዩ ሱና የሚረጋገጠው ከሶስት ነገር በአንዱ ነው። ኢማ ቢፊዕሊህ ወይ በድርጊታቸው፣ ወኢማ ቢአምሪህ ወይ በትእዛዛቸው፣ ወኢማ ቢእቅራሪህ ወይ በእቅራራቸው። ስለዚህ አሱነቱ ሳቢታ ዱሃ ሶላተ ዱሃ ማለት ሐዲስ ነው። እንኳን ሰርተውታል የሚል ፍንጭ አግኝተን አይደለም። ነብዩ አቡ ሁረይራን አዘውታል በቀውል ተገኘ ማለት ነው። ሲሰግዱ አኢሻን አይተዋታል። አኢሻ ዝም ብላ አኢሻ ማለት እኮ አለቲ ትሰብሕ ዱሃ ዱሃን ስትሰግድ የነበረችው አኢሻ ሄለቲ ቃለ ምን ያለች ናት? መን አሚለ አመለን ለይሰ አለይህ አምሩና ፈሆ ረድ የኛ ትዕዛዝ የሌለበትን አዲስ ስራ ያመጣ ሰው ስራው መርዱድ ነው፣ ተቀባይነት የለውም ብለዋል ነብዩ ያለች ሴት ናት። ነብዩ ያላዘዟትን ነብዩ ያላጸደቁትን ነገር እሷን ቢድዓ አትሰራም። ስለዚህ ፈኹ ለማንኛውም ሳቢት ነው ማለት ነው። እና ምንድነው የምንለው አይሻ ባለችው አራት ረከዓ ይሰግዳሉ። ከዛም አላህ የሻውን ያክል ይጨምራሉ አለች። ቀጣዩ ላይ ደግሞ ዱሃ ይሰግዱ ነበር፣ አአ አይሰግዱ ነበር። ኢላ አየጃ ሚን መግሪቢ ከሰፈር ብቻ ሲመለሱ፣ ሚን መግሪቢ ማለት አይነ ሰፈር ከራቁበት ቦታ ሲመለሱ ይሰግዱ ነበር ብላለች። በዚህም ቀይደዋለን ሐዲሷን ሁሉ ሱብሃተ ዱሃን ይሰግዱ ነበር? አአ አይሰግዱም ነበር። እኔ ግን እሰግደዋለሁ አለ። አይሰግዱም ነበር በጭራሽ ማለቷ በጭራሽ ከሰፈርም ሲመጡ አገር ቤትም ሆነው አይሰግዱም ማለቷ አይደለም። እዚህ እየኖሩ እያለ አይሰግዱትም ማለቷ ነው። አለሁ ምንም ችግር የለም። ምንም ችግር አይመጣም። መየሕፈዝ ሙቀደሙን አላመለም ለም ይላሉ። ነብዩ ይሰግዳሉ የሚል ሌላ ካገኘን እሱ አይሰግዱም ካለች ይሰግዳል ያለው እናስቀድማለን። ምክንያቱም አልሙስሊቱ ሙቀደሙን አለናሱ የለም ከሚል ሰው አለ የሚል ሰው ተቀባይነት አለውና እሷ እንኳን ራሷ ቀውል ላይ እንደዚህ አይነት ነገር እያለ ማለት ነው። ስለዚህ ሰግደዋል ብላ ላይ እታች ደግሞ እኔ ሰግደዋለሁ እሳቸው አይሰግዱትም ማለቷ በጭራሽ አይሰግዱም ማለቷ አይደለም። ገብቷችኋል ያልኳችሁ ከሰፈር ሲገቡ ይሰገዳል። አሁንም የተረሳች ሱና ይላሉ ዑለማዎች ዑለማዎች የተረሳች ሱና አንድ ሰው ከሰፈር እቤት ስትሄድ ምን ምን ቢደረግ ነው አውላ በመስጊድ ገብቶ ረካዓቴን ሰግዶ እቤት መግባት አዛ ሆል አውላ ሙቀደም ነብዩ አለይሂ ሰላቱ ወሰለም ያደረጉት ማለት ነው። አንድ ሰው ከመንገድ ከንግድ ቦታ የሚሆን ከዱባይ ምናምን ከየትም ከአርባ ምንጭ መሄድ መጀመሪያ መስጊድ ገብቶ ሰግዶ ረካዓቴን ወደ ቤት መሄድ አዛ ሱና ሱና ነው። በጣም ሱና ነው። ቀደረከለሁ ናስ ይላሉ ሰዎች ብዛት ዘንግተውታል። ተጓልተናል አይደል ነብዩ አራት ረካ ይሰግዱ ነበር ከዛም አላህ ይሻውን ይሰግዱ ነበር ያለችው እታች አይሰግዱ ምን ይሰግዱ ነበር ያለችው ምንድነው ነው ያልኳችሁ direct ይቀርናል እኮ እ ይቃረናል አይደል ታች አይሰግዱ ምን ይሰግዱ ነበር ላይ ደግሞ አራት ይሰግዳሉ ከዛም በላይ ይጨምራሉ እ ከምን ይዛው ነው ያልኳችሁ ከሌላ ሱሐባ ይዛው ነው እከሌ ነገረኛል አለችም ከሌላ ሱሐባ ራሷማ አላየችም አላየሁም ብላለች የእሷ አለማየት ደግሞ ነብዩ አላደረጉትም አይባልም። ያንኛውን قول የተናገረችው ከሌላ ሰሃቢ ይዛ ነው ብለዋል። جمع ለማድረግ ነው جمع ለማድረግ ነው direct ስለሚቃረን ማለት ነው። አይሰማችሁም? ማን ገልጸው እ ምን ሰፈርማ ከሄድኩ እኮ መንገደኛ ከሆንክ ይሄን አይደለም ቀብያና በእድያ ማስደግ ዊትርና ከሱቢ በፊት ያለችው ሁለት ረካዓ ብቻ ያማ ካንተም እኮ አንተ ዙር አራት የነበረው ሁለት ተቀንሶልሃል። ማለት መንገድ በራሱ አንድ ስራ ነው፣ አስቸጋሪ ነው። ስለዚህ ዲናችን ደግሞ ገራ እንትን ስለሆነ ተገራርቷል። በህዋማ በጣም እኮ ራቲባስና እኮ አይደለም። ለዚህም ነው እነ ኢብኑ ተይሚያ ወይንም ሌሎች ዑለማዎች የሚሉት ነገር አለ አንድ ሰው ሌሊት የማይሰግድ ከሆነ ዱዓዋን ይሰግድ ማለት ነው ይስገድ ማለት ነው። አቡ ሁረይራና አቡ ደርዳ ነብዩ መክረዋቸዋል ሁለቱን ሰዎች። በተለይ አቡ ሁረይራን እንዳትተው ብለውታል። ይሄንን ለምን መከሩት ሲባል ማታ ማታ ሌሊት ውትር የሌሊት ሶላት አይሰግድም አቡ ሁረይራ በህዝብ በጣም ተወጥሮ ስለነበር ማለት ነው። ስለዚህ አንተ ዱዓዋን ስገድ ብለውታል። አሁንም ሌሊት የማይሰግድ ሰው ዱዓዋን መስገድ አለበት። ሁለት ረከዓ ምስገድ፣ አራት ረከዓ ምስገድ፣ ስምንት ረከዓ ምስገድ፣ አስራ ሁለት ረከዓ ምስገድ እስከ አስራ ሁለት ድረስ ማለት ነው። ሷባ ሁሉ የተለያየ ዘገባ ያመጣል። አራት ረካ አላለ አይሻን ይመስል ስምንት ረካ አለ አሁንም ይመጣልና አስራ ሁለት ረካ አላለ። ምክንያቱም ምንም ኺላፍ የለም ይሄ በቁጥር ሁሉም ሷሃባ ነብዩን ሲሰግዱ ያያቸውን ያክል ነው የነገረን። የቁጥር ኺላፍ ኺላፍ አይደለም። አራት ያየ አራት አለ፣ ስምንት ነብዩ ሰግዱ ያየ ስምንት አለ፣ አስራ ሁለት ሰግዱ ያቻሉ አለ አስራ ሁለት አለ። ምንም ኺላፍ የለበትም። ተግባባን? ባዕዳማ እርተፈዓት ሸምሱ ቀደረ ሩምሒን የተወሰነ ያክል ፀሐይ ከፍ ማለት አለባት ከፍ ማለት አለባት ሁለት ገባችሁ አልገባችሁ ግልጽ ነው የሀዲሱ ጀምዕ ይግባችሁ ይህ ሐዲስ ሲመጣባችሁ እንዳትደናበሩ ጀምዑ ምንድን ነው ያልኳችሁ ምንድን ነው ያልኩት ሁለት የተለያየ ንግግር ነው አይሻ ተናገረች ሁለት ቃሏ ይለያያል። ነው የምትሉት ስታገናኙ? እላይ ይሰግዳሉ ብላለች፣ ታች ደግሞ እኔ ነኝ የምሰግደው፣ ታች አይሰግዱ ነበር አለች። ምን ብላችሁ አትስማማችሁ? ከሌሎች ሰግደዋል ያለውን ያዘችው ለአለሁ ከምን ሊሆን ይችላል? ከሌሎች ሰሐቢዎች ሊሆን ይችላል። ወይም ደግሞ በምን ቀይድ አድርገነዋል? ሌላ ከሰፈር ሲመጡ ይሰግዱን ነበር ባለው ወይ ደግሞ ሲሰግዱ አላዩቻቸውም። እንዴ የእሷ ደግሞ ሲሰግዱ ነብዩን አለማየት አይሰግዱም ነው ያሲዱ ማለት ስለዚህ ሙስሊም አለ የሚል አካል مقدم على النافي የለም ከሚለው ይቀደማል። አለ የሚል ካገኘን ሰግደዋል የሚል ካገኘን ሌላ አልሰገዱም የሚል የነብዩ ድርጊት ላይ ሁለት ሰዎች خلاف ፈጥሮ ቢመጡ አለ የሚለው እንቀበላለን። زيادة العلم ተጨማሪ information ስለሆነ ያንኛ ላይ ይሁን ይሄንኛው ላይ ይችላልና وعن زيد بن أرقم رضي الله تعالى عنه أن رسول الله صلى الله عليه وسلم قال يا الله ملاكتنيا انده بلوالو صلاة الأوابين የአዋቦች ሶላት አሉ ነብዩ አለይሂ ሰላቱ ወሰላም። አዋብ ማለት ተመላሾች ማለት ነው። ወደ ጌታቸው የሚመለሱ ሰዎች ሶላታቸው አሉ። ይሄ ሶላት አልአዋቢን የሚባለው ሶላት ዱሃን ነው። ሶላት ዱሃን ነው። አዋብ ማለት በዛን ሰዓት በጣም ጧት ሰዓት ነው። ሰዎች ለንግድ የሚሯሯጡበት ሰዓት ነው። ሰዎች ለተለያለ ለትምህርት የሚሯሯጡበት ሰዓት ለማንኛውም ነገር ማለት ነው። አዋቦች ከተባሉት ወደ ጌታቸው ተመላሾች ማለት ነው። أواب ማለት ነው። الذين يرجعون إلى ربهم من دنيا ከዱንያ شواغل ወደ ጌታቸው የሚመለሱ ሰዎች ሶላት አሉ። ሶላቱ አዋቢን የአዋቦች ሶላት حين ترمض الفصال حين ترمض በሚያቃጥላቸው ጊዜ ነው። الفصال ግልገሎች ማለት ነው። የግመል ልጆች የግመል ልጅ ምንድን ነው የሚባለው? ግልግል ነው የሚባለው። የፍየልም የበግም የግመልም ግልግል ግልግል ይለያያል። እሺ በቃ የግመል ልጆች ማለት ነው። የግመል ግልገሎቹ እግራቸውን አሸዋው ሲያቃጥላቸው እናቶቻቸው ጋር መጀመሪያ ጧጧት ጧት ይለቋቸውና ልክ ፀሐዩ አሸዋው ሲሞቅ እግራቸውን ማንሳት ይጀምራሉ። ወደ ጥላ ጥላ ፍለጋ መሯሯጥ ይጀምራሉ። የዛን ሰዓት ነው የምን ሶላት ሶላት ዱሃ የሚሰገደው የዛን ሰዓት ነው። ጊዜ መለኪያችን ይሄ ስለሆነ ነው። አራት ሰዓትና ሶስት ሰዓት ምናምን አካባቢ ላይ መሞቅ ይጀምራል አሸዋው። በዛን ሰዓት ግልገሎች እግራቸውን አሸዋው ውስጥ እንደዚህ ማስቀመጥ ያቅታቸዋል። እያነሱ እንትን እናታቸው ስር ወይ ጥላ ቦታ ሩጠ ይገባል። ይነ ከርሞ በማለት ረመብ ማለት እኮ ሞቃት የአሸዋ ሙቀት ማለት ነው። ረመብ የአሸዋው ሙቀት ማለት ነው። ሂነ ተርሙዱ ልፊሳሉ የግመል ግልገሎች ምን በሚሉበት ሰዓት ነው እግራቸውም በሚሞቅባቸው ሰዓት ነው አሉ። ይህንም በሰዓት መገመት ነው። በአሁን ሰዓት በአሁን ሰዓት ብንገምተው ስንት ሰዓት አካባቢ ነው እንደዛ የሚሆነው እ ከሶስት ሰዓት ተኩል በኋላ አራት ሰዓት እና አምስት ሰዓት አካባቢ ላይ ማለት ነው የሚሞቀው በዛን ሰዓት ነው አሻው ለግልገሎች አስቸጋሪ የሚሆን ባለ ሶላቱል አዋሪን ወደ ጌታቸው ተመላሽ የሆኑ ሰዎች የነሱ ስግደታቸውና ሶላተ ዱሃቸው ሒነ ተርሙዱል ሲሳሉ የግመል ግልገሎች እግራቸውን በሚፈሱ በሚያቃጥላቸው ጊዜ ነው አሸዋው አሉ። رواه الترمذي ትርሚዚ ዘግበውታል። ትርሚዚ ዘግበውታል። አሁንም ሶላት ዱሃን በዛ ማለት ነው። صلاة الأوابين ይባላል። ሶላተል ዱሃ صلاة الأوابين ይባላል። صلاة الأوابين ሶላቱል አልፍያ ሶላቱል ምን አለ ረጋኢ የተለያየ ሶላት አለ። ሶላተል ረጋኢ የሚባል አለ። ሸዕባን ሻዕባን ግማሽ አስራ አምስተኛው አካባቢ ላይ አዋንዬ የሚባለው ማለት ነው። የዛን ሌሊት ሲሰገድ ይታደራል። ሌላ ደግሞ አለ የረጀብ ረጀብ ወር ሲገባ የመጀመሪያዋ ጁማ ላይ ሲሰገድ ይታደራል። አስራ ሁለት ምናምን ረካዎች አሉ። እነዛ እነዛ ሳቢት የሆነ ሐዲስ የላቸውም። በጣም ቢድዓ ሙንከር ናቸው። በጣም ሙንከር ናቸው ነው የሚሉት ነው وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። ምን አሉ? መን ሰለ ዱሃ ዱህዋን የሰገደ አሉ ሲንተይ አሸረተ ረካ አስራ ሁለት ረካ ዱህዋን የሰገደ በነላሁ ለሁ አላህ ይገነባለታል ቀስረን ፎቅ ህንፃ አላህ ይገነባለታል አሉ። ፊል ጀና ጀነት ውስጥ ህንፃን አላህ ፎቅን ይገነባለታል። ቀስር ማለት ፎቅ ማለት ነው። ፎቅን አላህ ይገነባለታል ጀነት ውስጥ አሉ ነብዩ አለይሂ ሰላቱ ወሰላም ረዋሁ ትርሚዝዩ ወስተግረበሁ ሐዲሱ ገሪብ ነው ብሏል። ገሪብነት አንድ መስመርን ብቻ ተከትሎ የሚመጣ ሐዲስ ሐዲሰን ገሪብ ይባላል። ችግር የለም። እነመል አዕማሉ ቢኒያት የሚለው ሐዲስ የሚመስል ሐዲሰን ገሪብ ይሉታል። አንድ ሰው ከአንድ ሰው ሌላ የለም። በቃ ቀጥታ መስመሩ አንድ ሰው ከሆነ ሐዲሰን ገሪብ ይሉታል። ስለዚህ ምንም ችግር የለም። ሐዲሱ ضعيفነትን አያስይዝም። ሐዲሱ ሶሒህ ነው። ሰነዱ ነው ገሪብ ወስተግረበ አስራ ሁለት ረካ የሚል እዛ አገኘ አበደርዳ ሌላ የተናገሩት አለ ስምንት ረካ وعن عائشة رضي الله تعالى عنها قالت دخل رسول الله صلى الله عليه وسلم بيتي نبي بيتي جبنا فصلى الضحى ضحوا سجدوا والد ثمان ركعات ثمانية ركعات سجدوا والد رواه ابن حبان في صحيحه ابن حبان في صحيحه ዘግበውታል ይሄን ሐዲስ ማለት ነው። እብነ ሒባን ስምንት ረካ ሰግደዋል፣ አስራ ሁለት ረካ ሰግደዋል፣ አራት ረካ ሌላ ቦታ ደግሞ ረካዓተይን ብለዋል። ለምሳሌ ረካዓተይን ያለው አንደኛ ለአቡ ሁረይራ ረካዓተይን ስገድ ብለው ወስያ ነግረውታል። ሌላ ደግሞ አንድ ሰው አንድ ሰው ስንት ስንት 360 ምናምን አካባቢ መገጣጠም ያለው አይደል? አላ ኩል ሱላማ ደግሞ ሶደቅ አለብን ጧት ጧት ብለዋል ነብዩ አለይሂ ሰላቱ ወሰላም። በእያንዳንዱ መገጣጠሚያችን ለአላህ ሽክር ሶደቃ ማድረስ አለብንና አሉ። ወዩጅዚኡ አን ዛሊክ ስለዚህ ያበቃቀዋል ረከዓተይኒ የርከዑሁመ ዱሃ ብለዋል። ረከዓተይ ዱሃ የርከዑሁመ ረከዓተይ ዱሃ ይህን ሁሉ ይሸፍኑለታል ብለዋል ነብዩ አለይሂ ሰላቱ ወሰላም። ረከዓተይ ዱሃ እንዳለ በዚህ ሐዲሳቸውም ነግረውናል። አይሻ ራሷ ኢስባት አድርጋለች። ስለዚህ ነፍስ ያደረገችውን እንተዋለን ማለት ነው። ይሄንኛው መቀደም ነው። አልሙስቢቱ ሙቀደሙን አለናፊ ስለሆነ ማለት ነው። የቱን እኮ ሐዲሱ እኮ ሁለቱ እኮ ይገናኛል አልኳችሁ። እላይም እኮ ይስባት አለ ዱሃ አርባዓን የሚላል እላይ እላይ አራት ይሰግዳሉ ብላለች፣ እዚህ ስምንት ይሰግዳሉ ብላለች። ስትጠየቅ አይ ከሰፈር ሲገቡ ብላለች። ለአለሁ አይሻ ቤት ገብተው የሰገዱት እንደ ሩጁዒህ ምን ሰፈር የምታገናኘው ግልጽ ነው። እንደ እንደ መጂኢህ ምን ምን ሰፈር ብለህ ታገናኘዋለህ። ለጀምዑ ማለት ነው። የለም ያለው የእሷን ቃልና አለ የሚለውን አለ የሚለውን ያወራችሁ ከሌላ ይዛ ነው። የለም ያለችው እሷ አላየችምና ነው። ደግሞ አይቻለሁ እያለች ነው። ደግሞ አይቻለሁ እያለች ነው። ይህንኛውን ዑለማዎች ጀምዕ ያደረጉትን በዛኛው ታገናኘዋለህ። ለምሳሌ እነ ቃዲዒያት የራሳቸውን ጀምዕ ፈልገው ጀምዕ ሲያደርጉ ምንድን ያሉ አይ ነብዩ ሰግደዋል ብላ በቁጥርም የሚሆን ያለ ቁጥር ሰግደዋል ዷህዋን ብላ የተናገረችው ከሌላ ሷሃባ የያዘችው ነው። አይ እሳቸው አይሰግዱትም ነበር እኔ ሰግደው ነበር ያለችው ደግሞ ምንድነው ከራሷ የሆነው ነው ራሱ እኔ አላየሁም ማለቷ ነው። ይህንን ብለው አገናኝተውታል። ከዚህ ሁሉ ደግሞ ዋናውና ጥሩ ተቀዳሚነት ያለው ነብዩ አለይሂ ሰላቱ ወሰለም አይሰግዱትም ነበር እኔ ሰግደው ነበረ ብሎ ያሉት ያለችውና ነብዩ አራት ይሰግዱ ነበር ወይ ስምንት ይሰግዱ ነበር ያለውን ሐዲስ ማገናኘት ይቻላል። ምን እንደ ነጂኢሂ ሚነ ሰፈር ብለን እናገናኘዋለን። የእሷን ንግግር የራሷን ቀው የእሷ ንግግር ሁለት አይነት ንግግር ከሆነ እዛ አራት ይሰግዳሉ፣ ስምንት ይሰግዳሉ አለች። እዚህ ደግሞ እኔ ነኝ እንጂ የምሰግደው እነሱ እሳቸው አይሰግዱም ነበር አለ። ምን ማለት ነው ከተባለ አይ ሌላ ሐዲስ አላት የራሷ ንግግር ምን እንደ ይሄ ምን ሰፈር ይሰግዱት ነበር ብላለች። ስለዚህ ሰግደዋል ያለው ቦታ ላይ ከሰፈር ሲመለሱ አይሰግድም አለው ቦታ አነጋገሯ ላይ ደግሞ ለአለሁ ቤት ሲኖሩ አይሰግድም ማለቷ ነው። አልገባችሁም? መረዋደት ነው ቀላል ነው። አህ ነው ይቻላል ይቻላል እንደ المغሪብ አዎ ይቻላል ቤት የትም የትኛውም ቦታ ይቻላል የእሷን ቀውል ጀምዕ ለማድረግ ነው ይህን ሁሉ ጥረት የጣሩት አለ ይሰግዳል ለሁለት ረካ እንኳን ሰላት ላይ ስራ ሰላት ላይ ስራ ካለ አላሁ ሰግደዋል የሚል አለ። ያን ይዘው ነው አለ ሙስሊም ላይ ምን ሰላት ልሽራቅ ራሱ ነው እያሉ ነው። በህዋ ጋር ነው የሚያያዝ አለ ሁሉ ጋር ሰላት ልሽራቅ ምትባላለች አለ ትክክል ነው። ሀዲስ እኮ አለ እ ሁለት ሰዓት ምናምን አካባቢ ፀሐይ ከፍ ሲል ቀድረሩ መሒን ፀሐይ ከፍ ማለት አለበት ሲሰግድ። አለበለዚያ ጊዜ የሌለው ሶላት አንደኛ እንደ ጡልዕ ሸምስ አይቻልም፣ በዕደ ሱብሂ አይቻልም፣ እንደ ጡልዕ ሸምስ አይቻልም፣ እንደ ጡልዕ ሸምስ አታተርከፊ ቀድረሩ መሒን አይቻልም። ሶላት ከፍ ማለት አለበት ሰዓቱ። ያ ሰዓት ደግሞ ቀድረሩ መሒን የሚለው አንድ ሰዓት ተኩል ምናምን አካባቢ ላይ ሊወጣ ይችላል። ቀድረሩ መሒን እኮ ማለት ጦር ከእነንትኑ ያክል እዛ ቦታ ላይ ብናስጠጋው ፀሐይና ተራራው መካከል ላይ ይሄን ያክል ክፍተት አለ የሚል ግምት ማለት ነው። አንድ ሰዓት ምናምን አንድ ሰዓት ተኩል ማለት ነው። እ እ ረካው ሁለት አለ፣ አራት አለ፣ ስድስት አለ፣ ስምንት አለ፣ አስራ ሁለት አለ እስከ አስራ ሁለት ድረስ ማለት ነው። እ ይቺ ራቂብ አይደለችም። እብኑ ተይሚያ ራሱ በቃ ሌሎች ነው ለማለት ሙዳወማ ባታደርጉበት ይቻላል ነው የሚለው። በተለይ ለሊት ሶላት የማይሰግድ ሰው ነው ይሄን መስገድ ያለበት። አንድ ይሆናል ሙዳወማ ባይደረግበት ራቲብ አይደለም። ረዋቲባዎች 12 አሉ አይደል? ይሄ ራሱን የቻለ ነው ሶላት ባ ደስ ሲለን እንሰግዳለን። በቃ ደስ ሲለ መስገድ ማለት ነው። ሙዳወማው እስከዚህም ነው ማለት እንደ ራቲባ አይታይም፣ እንደ ራቲባ አይታይም። ለሊት የማይሰግድ ሰው ግን እንደ ራስ ባድ ይዘው ደስ ይላል። ሌሊትን የማይሰግድ ሰው እንደ አቡ ሁረይራ አቡ ሁረይራ ነው ያዘዙት ለዚህ ነው ይላል። ሶላተል ሌሊን ለመተካት ተጋባን። እ እ ምኑ የነብዩ ፍዕል ደርሷት ሊሆን ይችላል። ሰግደዋል ብላ የተናገረችበት የነብዩ ፍዕል ከሌላ ሷሃባ ሰምታ ደርሷት ሊሆን ይችላል። አይሰግዱም ያለችው ደግሞ እሷ ሳታይ ስለቀረች ሊሆን ይችላል። ይህ እኮ ኢህቲማል ማለት ነው። ሁለት ተቃራኒ ነገር ሲመጣበት ጀምዕ ለማድረግ የምታደርገው ኢህቲማል ለአለሁ ሊሆን ይችላል፣ ለአለሁ ሊሆን ይችላል የምንለው ነገር ነው። እሷ ተመናይታ ነው እኮ ቀውላቸው አለ የነብዩ አለይሂ ሰላቱ ወሰለም እሳቸው ባያደርጉትም ንግግራቸው አለ ከሌላ የሰማች ለምሳሌ እና አቡ ሁረይራ የተመከሩበት አለ እና አቡ ደርዳ የተመከሩበት አለ ተባባናል በራሷ ለአለው ምን ምን አለ መሰለ እኔ ሰግደው ነበር ነብዩ አይሰግዱትም ነበር ካለች ይሄ ሶላት የለም ማለቱ አይደለም በንግግራቸው ያጸደቁትና በኢቅራራቸው ያጸደቁትን እሷ ሰራችሁ ማለት ነው ቢዳ አትሰራምና እሷ ለምን ይሄ ቅድም እኮ የሆነ ተንብዬ የነገርኳችሁ ነገር አለ ማለት ቢዳ ሰራች እንዳትሉ ነብዩ አልሰራችሁም ሰራች መን አሚለ አመለን ለይሰ አለይህ አምሩና ፈሆ የሚለውን ሐዲስ የተናገረችው ራሷ ናት። የእኛ ትእዛዝ የሌለበትን አዲስ ስራ አምጥቶ ዲን ውስጥ የጨመረ ሰው ስራው ተቀባይነት የለውም የሚለውን እየተናገረች እያለ ነብዩ የማይሰግዱትም በኋላ ትሰግዳለች የሚል ጥያቄ ሊነሳ ይችላል። አሁን የጠየቀ ጥያቄ ማለት ነው። አዛ ሳቢት በሌላ በቀውላቸው አለ በንግግራቸው የነብዩ ድርጊት ከሌላ ሷሃባ ደርሷት ሊሆን ይችላል። አንድ ወይንም ደግሞ ለሌሎች ሲመክሩት የነበረውን ሰምታ ነው። አተጓባንም እየዳሆነ ባቡ ሶላት ባቡ ሶላት الجماعة والإمامة من هم كلهم ها ها ኧረ ሐሙስ ሌሊትን ብቻ መርጦ መስገድ የለም። ይሄማ ቀንን እንደማምለክ እኮ ነው የሚቆጠረው። በጣም መጥፎ ነው እንደዚህ አይነት ዒባዳ። የሆነ ሰዓት ማለት አንድን አንድን ጊዜ ገድቦ እንትን ማለት አምልቶ ጥሩ አይደለም። በምንችለው ጊዜ እየተነሳን ነው ማድረግ ያለብን። ሀታ ራሷ እንደሚከለክሉን ነገር አለ። ከመግሪብ በኋላ ዱዓ አድርጋለሁ። ሁልጊዜ ከመግሪብ በኋላ የምታደርግ ከሆነ ችግር አለ። ቦታ አምስት ምርት ከሆነ የሆነ በሸር የመጣ ነገር ካልሆነ በስተቀር ለምሳሌ ሐሙስ ማታ ሶላት አለ ነብይ ባወርድ ክልክል አይደለም፣ ምንም አይደለም። ታዲያ ከቤት ነው ያለ ችግር የለም። ግን የዛን ሰዓት እየሰገዱ ማደር ለብቻ ቀኑን ብቻ እየመረጡ ይቻላል። እሱማ ለታዲያ እ እ ሶላት ዱሃ አገር ስትገባ ሶላት ዱሃን እኮ የአይሻን ቀይድ እኮ ነው ያመጣውላችሁ እንጂ ሶላት ዱሃ እዚህ ሙሉ ትሰግደዋለህ። ግን አገር ስትገባ ረካዓቴን መስገድ እንደ ሶላት ዱሃ አድርጋ ቆጥረዋለች ከሶላት የሶላት ዱሃ ነብዩ ሶላት ዱሃን የሚሰግዱ ከሰፈር ሲገቡ ነው ብላለች። ከሰፈር ስንሰግድ መስገድ ስንገባ መስገድ በጣም ሱና ነው ማለት ነው። ይሄን ተከተለ እ አይ ዱሃ አይደለም እሱ ዷህዋ አይደለም። የዷህዋ ሳይሆን ባህዋ ላይ በሚገቡበት ሰዓት ነው ይሄንን የሚሰጥ ይሄንኛውን ማለት ነው። ዷሃ የሚባለው እሷ ዷሃ የምትለው አንተ አስር ሰዓት ከገባ ሌላ ፈርድ ከመስገድ በፊት ጊዜ ካለ ዝም ብለህ እንደ ቁዱም ምን ሰፈር ረካዓቴን ይሰገዳል። በማንኛውም ሰዓት ብትገባ ማለት ነው። ምን በሆነ ጊዜ ይሰገዳል። ባቡ ሶላትን